ይህ ራዲዮ ነጃሽ የኢትዮጵያውያን ሙስሊሞች ድምፅ ነው። ኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 33 ረካ። አስገራሚ ነገር ኢማም አህመድ ኢትዮጵያ ሆኖ ሳለ ኢትዮጵያን ወረረ ተብሎ መጻፉ ነው። ይህ አንድም በዚያን ጊዜ ሀረር የኢትዮጵያ አካል አልነበረችም፣ አሊያም ሙስሊም የሆነ ሰው ኢትዮጵያ አይደለም እንደማለት ነው። ሆን ተብሎ ኢትዮጵያና ሰሜን ኢትዮጵያን በማምታታት አሁን ኢትዮጵያ ብለን የምናውቃትን ሀገር የውጭ ኃይል እንደወረራት አድርገው ያቀርባሉ። ይህ ከባድ ስህተት ነው። ኢማም አህመድ አሁን ኢትዮጵያ ብለን ከምናውቃት ሀገራችን ምስራቃዊ ክፍል የተነሳና የዘመናት ሃይማኖታዊ ረገጣና ብሶት የወለደው የአመፅ ታጋይ ነው። ሙሉዋን ኢትዮጵያን በቁጥጥሩ ስር ካገባ በኋላም እንኳን በፍትህ እንጂ በበቀል አላስተዳደረም። ጥቂት ፖለቲካዊ ሚና የነበራቸው አብያተ ክርስቲያናትን ከማፍረስ በቀር አሁን ቤተክርስቲያን እንደምትናገረው ያለ አገራዊ ውድመት አላደረሰም። እነዚሁ ታሪክ ጸሐፊዎች አኩሪ ገድል እያሉ ገድሉን የዘገቡለት አጼ አምደ ሲሆን ካቃጠላቸው መስጊዶች ብዛት ጋር ቢወዳደር የሰማይና የምድር ያህል ለውጥ ነበረው። በእርግጥ ጥንት ሀበሻ ወይንም አቢሲኒያ ሲባል የነበረው አገር በተለያየ ጊዜ የተለያየ ይዞታ ነበረው። በአብዛኛው ይህ ቃል ይገልጽ የነበረው ሰሜን ኢትዮጵያን ብቻ ነበር። በወረራ ግዛታቸው ባስፋፉ ቁጥር ቃሉም ከጊዜ ጋር እየሰፋ ሄዷል። በእርግጥ የሚደንቀው ደግሞ በ19ኛው ክፍለ ዘመን በዳግማዊ ምኒልክ የተመሰረተችው ኢትዮጵያ አካል እንኳን ሊያደርጉት አለመፍቀዳቸው ነው። አሁን ላይ ሆነው ሲተርኩ ኢትዮጵያን ወረረ እያሉ ያቀርቡታል። ኢትዮጵያና አቢሲኒያ የተለያዩ ስያሜዎች መሆናቸውን ልብ ይለዋል። ይህ የታሪካችን ተራኪዎች የፈጠሩት ብዥታ ብቻ ነው። ለዚህም ነው የኢትዮጵያን ታሪክ ከተረቱ መለየትና የህዝቡን ታሪክ በጥንቃቄ መጻፍ የሚገባው። ተረቱ ረጅም ጊዜ ቆየና ስር የሰደደ ስለሆነ ብዙ ስራ ይጠይቃል። ተረቱ እውነት ተደርጎ እውነት በሐሰት ተደባልቆ አልፎ አልፎም ተውጦ ማየት ቅር ያሰኛል። የማይታመኑ በርካታ ተረቶች እውነት ተደርገው ተጽፈዋል። ተነበውም የብዙ ኢትዮጵያውያን አስተሳሰብ በርዘዋል፣ ተቀባይነትም አግኝተዋል፣ አስከፊ ጉዳትም አድርሰዋል። ሆኖም ታሪካችን ዘመኑ ባመጣው የጥናትና ምርምር ዘዴ መበጠር ጀምሯል። ይህም ቢሆን በምሁራንና በዩኒቨርሲቲዎች አካባቢ ብቻ ተገድቦ እንዲቀር የሚሹ ወገኖች አሉ። ከዓላማቸው አንጻር ቃኝተው ተራው ህዝብ በተለመደው የተረት ባህሪ ይዋኝ ዘንድ በትጋት እየሰሩ እንዳሉም ይታወቃል። ተክለ ጻድቅ መኩሪያ እንዲህ ሲሉ ጽፈዋል። እንደ እውነቱ ከብዙ ዘመን ጀምሮ ተጽፎ የቆየ ስለሆነ ሲባል የቆየውን ሳያወሱ በዝምታ ውስጥ ማለፍ ሳያስተባብሉም ጉዳዩን ወደ ጎን አድርጎ መዝለል እንደማመን እንዳያስቆጥር ወይንም አንባቢን ከጥርጣሬ ውጪ ለማውጣት አለመሞከር አግባብ ስላልሆነ ይጠቀሳል እንጂ እንኳን ተረቱ ለመታመን በዛን ጊዜ ቁም ነገር ባለበት ጽሁፍ ጎን ሰፍሮ መገኘቱና መነበቡ ቅር ያሰኛል። አጼ ልብነ ድንግል በ1540 በደብረ ዳሞት ገዳም ሞተ። ልጁ አጼ ገላውዲዮስ ወዲያውኑ ተተካም። እርሱም በተጨማሪ ሰራዊት ይመለምል ጀመር። ይህ እንዳለ በ1535 ለተላከው የእርዳታ ጥሪ የክርስቲያኑን ጦር ለማገዝ ፌብሩዋሪ 10 ቀን 1540 የፖርቹጋል ጦር ከምጽዋ ወደብ ደረሰ። ጦሩ 400 ነፍጥ የታጠቁና ሌሎች እግረኞችን ያቀፈ ነበር። ጦሩ የተመራው በታዋቂው ፖርቹጋላዊ አሳሽ ቫስኮ ዳጋማ ልጅ በክሪስቶፎል ዳጋማ ነበር። በሰሜን ኢትዮጵያ የባህረ ነጋሽ መሪ የነበረው ይስሐቅ በአጼ ልብነ ድንግል ሚስት በሰብለ ወንጌል ስም ሊያግዙ የመጡትን ፖርቹጋሎች እርዳታ ጠየቀ። ፖርቹጋሎቹ በ1542 ከትግራይ ከተመለመለው ጦር ጋር በመሆን በአምባላጌና በአሸንጌ ሐይቅ መካከል በሚገኘው አናጻ በሚባለው ስፍራ ከኢማሙ ጋር ጦር ገጠሙ። ይህም ለመጀመሪያ መሆኑ ነው። በፖርቹጋሎቹ የዘመናዊ መሳሪያ ኃይል የበላይነት ኢማሙ ተሸነፈ። ቆስሎም ዞበል ወደ ተሰኘ ተራራ ጦሩን ይዞ አመለጠ። ለክሪስቶፈር ዳጋማም ደብዳቤ ጻፈ። በደብዳቤውም ፖርቹጋላውያኑ አገራችንን ጥለው እንዲወጡ አሳሰበ። ይህ የማይሆን ከሆነ ለሚደርስባቸው አደጋ በማስፈራራት ዛተባቸው። ክርስቶፈር ዳጋማም በማፌዝ መለሰለት። የፖርቹጋሎቹ ዘመናዊ ጠመንጃ መቋቋም ያልቻለ የማን መሳሪያ ማፈላለግ እንዳለበት ወሰነ። ስጦታዎችን በማስያዝ የመን ከሚገኘው የቱርክ ፓሻ እርዳታ ጠየቀ። ከስጦታዎቹ መካከል የተማረኩ የክርስቲያን ጦር አባላት ይገኛሉ። ከነዚህም መካከል የአጼ ገላውዲዮስ ወንድም ሚናስ ልብነ ድንግል ይገኝበታል። ኢማሙ ሚናስ ለብነ ድንግልን በ1538 ነበር የማረከው። ሚናስ ተማርኩ በነበረበት ጊዜ የኢማሙ ባለቤት ባቲዲል ወንበራ እስላምን ቢቀበል ከራሷ ሴት ልጅ ጋር ልታጋባውና በጋብቻ በመተሳሰር ሰላምን ለማስፈን አቅዳ ነበር። ሆኖም ሚናስ እስላምን ሊቀበል ባለመፈለጉ ጋብቻው ተሰረዘ። የመን የነበረው የኦቶማን ኢምፓየር ተጠሪ የኢማሙ ደብዳቤ ደረሰው። ክርስቲያኖቹን ለመርዳት ፖርቹጋላውያን ወደ ኢትዮጵያ መምጣታቸውን ሰማም። ከፖርቹጋል ጋር ትንቅንቅ ውስጥ ስለነበሩ የኢማሙን ጥያቄ ለመመለስ ወሰኑ። በዚያን ጊዜ ቱርክ ኦቶማን የሙስሊሙ ካሊፍ መሪና ሀያል ስትሆን ፖርቹጋል ደግሞ የክርስቲያኖቹ ሀያል ነበረች። ኢማም አህመድን ለመርዳት የኦቶማን ጦር ወደ ኢትዮጵያ ተንቀሳቀሰ። ቁጥራቸው ከ200 እስከ 400 ገደማ ነበሩ። አንዳንዶቹ ቁጥራቸውን አልቀው 900፣ ሌሎች 2000 ያደርሱታል። ኢማሙ ጦሩን በአፋር ካደራጀ በኋላ ወደ ትግራይ ዘመተ። በኦገስት 1542 ካሸንጌ ሐይቅ በስተደቡብ ወፍላ በተሰኘ ስፍራ የፖርቹጋሎቹን ኃይል ገጠመ። ኢማሙ ፖርቹጋሎቹ እና ሌሎቹ ክርስቲያኖች የመለያየት ስትራቴጂ ነበር የተከተለው። መሃል በመግባት የጦር መሪውን ክሪስቶፈር ዳጋማን ከጥቂት ሰራዊቱ ጋር ለያቸው፣ ለሁለትም ከፈላቸው። የጦሩን መሪ ክሪስቶፈር ዳጋማ እና ሌሎች ፖርቹጋላውያንን ማረከ። ክሪስቶፈር ዳጋማ ኢማሙ ለላከለት ደብዳቤ በማፌዝ ምላሽ ሰጥቶ ነበር። አሁን ግን በኢማሙ እጅ ወደቀ። ኢማሙ እስላምን እንዲቀበል ጥሪ አደረገለት። አሁንም በንቀት ኢማሙ ላይ ምራቁን ተፋም ለኢስላም ያለውን ንቀትም አሳየም በኢትዮጵያ እስላምን ለማጥቃት ከአውሮፓ የመጣው ክርስቶፈር ዳጋማ ለኢስላም ያለውን ንቀት ሲያሳይ ኢማሙ ተናደደ አንገቱንም በሰይፍ ቀልቶ ገደለው የተቀሩት የፖርቹጋል ጦር አባላት ተበታተኑ፣ ሸሹም። ከዚህ በኋላ ኢማም መሐመድ ጦርነቱ እንዳበቃ አልገመተም። ሊረዱት የመጡትን አብዛኛዎቹ የቱርክ ጦር ሰራዊት አባላት አሰናበተ። በዚህ ውሳኔው ኢማም መሐመድ ትልቅ ስህተት ነበር የፈጸመው። በኦክቶበር 1542 ፖርቹጋላውያኑ ከአጼ ገላውዲዮስ ጋር ተገናኙ። ገላውዲዮስ ከመለመላቸው ወታደሮች ጋር የኃይል ሚዛኑ ወደ እርሱ ያደላ ነበር። ኢማም መሐመድ ሊረዱት የመጡትን የቱርክ እና የአረብ ወታደሮች ወደ አገራ መሆናቸው መልሷል። የተቀሩት ወታደሮቹም ለ15 ዓመታት በዘለቀው ጦርነት ተዳክሞ ነበር። በ1543 ሁለቱ ሰራዊቶች ተጋጠሙ። ከባድ ጦርነትም ተካሄደ። ኢማም አህመድ በጀግንነት ሲዋጋ የፖርቹጋሎቹ ወታደሮች ለይተው አወቁት። ከጣና ሐይቅ በስተ ምስራቅ ዘንተራ ወይና ደጋ በተባለ ስፍራ አነጣጥረው በሩምታ ተኮሱበት። ጴጥሮስ የሊዮን ፒየር ዲሊዮን የተሰኘ ፖርቹጋላዊ አነጣጥሮ ተኮሰበት። ከጥይቶቹ አንዷ በደረቱ ገባች፣ ከፈረሱም ላይ ወደቀ። ኢማም አህመድን ለመጨረስ አንገቱን ለመቁረጥ አምስት የክርስቲያን ወታደሮች ተጠጉ። አብሮት የነበረው ቱርካዊ ኢማሙን ላለማስነካት ብቻውን በብርቱ ተጋደለ። ሆኖም እርሱ በፖርቹጋል ሰራዊት በሰይፍ ተገደለ። ታላቅ ወጣት ሙጃሂድ ኢማም አህመድ በ37 ዓመቱ በፌብሩዋሪ 22 1543 ተሰዋ። ልጁ መሐመድም ተማረከ። መሪያቸው ኢማም አህመድ በዘንተራ ዳገት ደንገዝ የተገደለባቸው ሙስሊሞች ተሸበሩ፣ መሸሽም ጀመሩ። የክርስቲያኑ ጦርና ፖርቹጋላውያኑ በደስታ ብዛት ተሳሳሙ። በክርስቲያኖቹ መንደር ፌሽታ ሆነ። የኢማሙ መገደል ለአጼ ገላውዲዮስ ትልቅ ድል ሆኖ ተቆጠረ። በአቅራቢያው የነበረችው የኢማም አህመድ ሚስት በአትድል ወንበራ ይባላው መሞት ስትሰማ በእሷ ስር የነበረውን 300 ፈረሰኛ ሰራዊት መርታ በአትበራውን ወንዝ አድርጋ ወደ ሐረር አፈገፈገች። በአትድል ወንበራ ሐረር ደረሰች። የኢማሙን ደም የምትበቀልበትን መንገድ አውጠነጠነች። ባቲ ዝነኛ ሴት ሙጃሂድ ነበረች። በርካታ ጂሃዶችን ከባሏ ጋር ተሳትፋለች። በርካቶችም ይከጅሏታል ሊያገባትም ይፈልጉ ነበር ባህረር ራሷን ለጋብቻ አዘጋጀች ነገር ግን የጥሎሽ መህር ጥያቄዋ ከባድና የማይቀመስ ሆነ የጠየቀችው መህር የኢማም አህመድን ገዳይ የክርስቲያኖቹን መሪ የአጼ ገላውዲዮስን አንገት ቆርጦ ማምጣት ነበር የሚያገባኝ ይህን መህር ማሟላት አለበት አለች ኢማም መሐመድ የእህት ልጅ ኑር ኢብኑ ሙጃሂድ ይህንን መህር እንደሚያሟላ ቃል ገባም። ነገር ግን ባቲ የኑርን የጂሃድ ቆራጥም ሳታይ ልታገባው ፈቃደኛ አልነበረችም። የምር የአጼ ገላውዲዮስን አንገት ቆርጦ መህሩን መክፈል መቻሉን ማረጋገጥ ፈለገች። ሁኔታውን ካጠናች በኋላ ፈቃደኛ ሆና ኑር ኢብኑ ሙጃሂድ አገባት።